السلام عليكم ورحمة الله وبركاته دعاء آمين آمين بلنا حياكم الله الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام رقم الحديث 228 ዛሬ ኢንሻአላሁ ተዓላ ከብሉጉል መራም 228ኛው ሐዲስ باب صفه الصلاه ውስጥ እንገኛለን من يقرأ المتن فليتفضل مشكورا بسم الله السلام عليكم ورحمه الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن أبي سعيد الخدري رضي الله عنه قال كنا كنا نحذر قيام رسول الله صلى الله عليه وسلم في الظهر والعصر فحذرنا قيامه في الركعتين الأوليين من الظهر قدر ألف لام ميم تنزيل السجدة وفي الأخريين قدر النصف من ذلك وفي الأوليين من العصر على قدر الأخريين من الظهر والأخريين على النصف من ذلك رواه مسلم طيب جزاكم الله خيرا بارك فيكم የዛሬው ደርሳችን ቁርአን ሱማን ሶላት በምንሰግድበት ሰዓት እንዴት አገር መስገድ እንዳለብን ረካዎችን ማርዘም ማሳጠር የሁሉንም ሶላቶች ወይስ የተወሰኑ ሶላቶችን ነብዩ አለይሂ ሰላቱ ወሰላምስ እንዴት ነበር ይቀሩ የነበረው የሚለውን ነገር የሚዳስ ይሆናል وعن ابي سعيد الخدري رضي الله عنه ታዋቂውና ታላቁ ሱሐቢ ናቸው አቡ ሰዒድ ኹድሪ انه قال كنا نحذر قيام رسول الله صلى الله عليه وسلم كنا ነበርና نحذر ማለት من باب نصر ينصر ነው نحذر እንጠባበቅ ነበረ እንገምት ነበረ እንለካ ነበረ ማለት ነው ቂያም ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችንን ሶላት ላይ የሚቆሙትን ልክ ሰዓትና ጊዜ እንለካው ነበር እንገምተው ነበረ የትኛው ሶላት ላይ في الظهر والعصر ሶላት الظهر እና ሶላት العصر ላይ ይቆሙት የነበረው በየረካው እንገምተው ነበረ እና በገመተው ግምትና በለካነው ልኬታ ስንገልጸው አሉ فحذرنا قيامه في الركعتين الاوليين መጀመሪያዎቹ ሁለቱ ረካዓ ላይ የሚቆሙት من الظهر كظهر صلاه قدر الف لام ميم تنزيل السجده الف لام ميم تنزيل السجده የሚባል ምዕራፍ ታውቃላችሁ በያሲን ከፍ ብሎ ፈልጉት ፈጅር ተጣጣ የሚቀረው ማለት ነው እሱን የሚቀሩበት ያክል እሱን ከመጀመሪያው እስከ መጨረሻው መቅራት የሚያስችልበት ሰዓት ያክል ይቆዩ ነበረ ወይም ይቆሙ ነበረ የት ላይ መጀመሪያዎቹ ሁለቱ ረካዓ ያውም ደግሞ في صلاه الظهر ማለት ነው وفي الاخريين በመጨረሻዎቹ ሁለቱ ረካዓ ላይ ደግሞ من الظهر ከዛው ከዙህር ሶላት ይቅርታ وفي الاخرين قدر النصف من ذلك ايوه በመጨረሻዎቹ ዙህር ሶላት በመጨረሻዎቹ ላይ ሁለቱ ላይ ደግሞ ሁለቱ ረካዓ ላይ ማለት ነው የአሊፍ ላም ሙሳጅዳን ግማሽ ወይም ገሚስ የሚቀሩበት ያክል ይቆሙ ነበረ አሁን የመጀመሪያዎቹ ሁለት ረካዎችና የመጨረሻዎቹ ሁለት ረካ አቀራራቸው የመጀመሪያውን ግማሽ ነው ሁለተኛው ላይ የሚቀሩት ማለት ነው طيب وفي الاوليين من العصر وفي الاولين መጀመሪያዎቹ ሁለቱ ረካዓ ላይ ደግሞ ይቆሙት የነበረው የጊዜ ሁኔታ من العصر ማለት من صلاه العصر ማለት ነው ከአስር ሶላት መጀመሪያዎቹ ሁለቱ ረካዓ ላይ ይቆሙት የነበረውን ስንለካው ደግሞ على قدر الاخريين من الظهر ከዙህር ሶላት መጨረሻዎቹ ላይ ይቀሩት የነበረውን ያክል ነበረ እዚህ ጋር የሚነግረኝ ይፈልጋለሁ ዙሁር መጨረሻው ላይ መጨረሻው ሁለቱ ረካ ላይ ምን ያክል ይቀራሉ ነው ያለው የሱረቱ ሰጅዳን አንድ አምስተኛ አይደል ግማሽ እሺ ጥሩ ወልኡኽራያይኒ መጨረሻዎቹ ላይ ደግሞ ምን ሶላት العصر ማለት ነው ምን ያክል ይቀራሉ ከተባለ ምን ያህል ይቆማሉ ከተባለ على النصف من ذلك የዛ የሱረቱ ሰጅዳን የግማሽ ግማሽ ማለት ነው على النصف من ذلك ማለት አሱር ላይ በመጀመሪያዎቹ ረካ ላይ የሚቀሩትን ግማሽ ማለት ነው ይህ ማለት በሌላ ስሌት ምን ማለት ነው ዙሁር መጀመሪያው ላይ ከሚቀሩት የግማሽ ግማሽ ማለት ነው ግማሹን አሱር መጀመሪያው ረካ ላይ አደረጉት ሁለቱ ላይ ግማሹን ደግሞ የዛን ግማሽ ደግሞ መጨረሻዎቹ ላይ ሲያደርጉት አንድ አራተኛ ብላችሁ ዘብ የሶስት ሰጅዳ አንድ አራተኛ ያክል አሁን ዙሁር ይረዘማል አሱርም ይረዘማል ነገር ግን የዙህሩ የመጀመሪያዎቹ ሁለት ረካ ከመጨረሻዎቹ ሁለት ረካዎች ይቀንሳሉ እንደገና ደግሞ የአሱር የመጀመሪያዎቹ ሁለት ረካዎች ከዙህር ከመጀመሪያዎቹ ረካዎች አጠር ይላል እንደገና ደግሞ አሱር መጨረሻዎቹ ሁለት ረካ ላይ የሚቀረው አሱር መጀመሪያው ሁለት ረካ ላይ ከሚቀረው ግማሽ ይሆናል ማለት ነው ዙህርና አስር እኩል አይደሉም ማለት ነው የሚያሳየው በተቀሉ ግን ይረዘማሉ ራሱ አንድ ሶላት ላይ የመጀመሪያዎችና የመጨረሻዎች ረካዎች እኩል አይደሉም እያሉ ነው ይሄ ግልጽ ይገምታሉ ኢንሻአላህ በጥቅሉ ነብዩ አለይሂ ሰላቱ ወሰላም ዙህር ሶላት ላይ የመጀመሪያዎቹ ሁለት ረካ ላይ አሊፍ ላሚም ተንዚል ሰጅዳ የሚለውን የሚቀሩበት ያክል ነበረ በመጨረሻዎቹ ላይ ደግሞ የአሊፍ ራሚ ተንዚል ሰጅዳ ግማሽን ያክል ይቆዩ ነበረ አስር መጀመሪያዎቹ ረካዎች ላይ የአሊፍ ራሚ ሰጅዳ ግማሽ ያክል ይቆዩ እንደነበረ መጨረሻዎቹ አስር ረካዎች ላይ ደግሞ የአልፍ ራሚ ሰጅዳ አንድ አራተኛ ያክል ይቆዩ እንደነበረ በግልጽ ያሳየነው ማለት ነው طيب ይሄ ዋናው ነው ሌላው ከዚህ ሐዲስ የምንወስደው ዋናው ቁም ነገር ቢኖር استحباب تطويل صلاه الظهر وقراءتها የዙህርን ሶላት ማርዘም የሚወደድ መሆኑ ሶላቱን ቂራአውንም ማርዘም የሚወደድ መሆኑን ነው ሶላቱ እንዴት ነው የሚረዝመው ያለ ቂራአት ሶላቱን ማርዘም ቁርአኑን ማርዘም ስንል ሶላቱ እንዴት ነው የሚረዝመው ከቁርአን ውጭ ባለ ነገር ማለት ነው ይሰማችኋል ወይ የላችሁ ወይ ማሰሙ ማለት ነው طيب ከተሰማችሁ ሶላቱን የዙህርን ሶላት ማርዘም ይወደዳል ቁርአቱን ማርዘም ይወደዳል ሶላቱን ምናረዘው በምንድን ነው መቆሙ ከቁርአን ጋር ተያዘ ነው እንግዲህ ስናጎነብስም አጎንብሰን መቆየት ካባጎንብስን ስንቃናም ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ብለን ዱዓዎችን በመቅራት ማርዘም ሩኩዕ ላይም ዱዓዎችን ሶስት እናረጋች የነበረውን አምስት አምስት እናረጋውን ሰባት ለምሳሌ ሱጁድ ላይ እንደዛው ስንጨምርበት እያባዛን ስንመጣ እየረዘመ ይመጣል ማለት ነው ከቁርአን ውጭ ባለው ቁርአን በማርዘም ቂያም ብቻ በማርዘም የምንችለው ማለት ነው እና ይሄ ተወዳጅ መሆኑን ያሳያል ለምንድነው ዙህር ላይ በጣም ያረዘሙት አሱር ላይ ግን ቀነስ ያደረጉበት ለምንድን ነው ከተባለ የዙህር ወቅቱ ረጅም ነው በጣም ረጅም ነው የአስር ሶላት ግን እንደ ዙህር አይረዝም ረጅም ቢሆን እንደ ዙህር አይረዝምም ለምን ማለም ተስፈረ ሸምስ ነው ፀሐዋ ወደ ቢጫነት እስካልተቀየረ ድረስ ነው የአስር ወቅት ዋናው ወቅቱ ነው ለችግረኛ ለሸቃላ ሰራተኛ አገልጋይ ለሆነ ጊዜ ለሌለው ቢዚ ለሆነ ሰው ነው ፀሐይ እስከምትገባ መስገድ ይችላል የምንለው እንጂ ሰዓት ላለው ሰው በምርጫው በፍላጎት የሚሰግድ ለሆነ ሰው ፀሐዋ እስካልተቀየረ ድረስ ነው አሱር ያለው ስለዚህ የአሱሮት ፀሐይ እስካልተቀየረ ካልነው አጭር ነው ማለት ነው ወይም ለዚህ ነው ዙህርን አርዝመው አሱርን ቀነስ ያደረጉበት የሚል አንዳንድ ዑለማዎች ገልጸዋል ከዙህርም ሶላትም ቢሆን ደግሞ ያሉ ሙተሚያ ረህመሁላህ የመጀመሪያው ረካዓ ከሁለተኛው ረካዓ መርዘም አለበት يستحب اطاله الركعه الاولى من كل صلاه ነው እንደውም ከዙህር ብቻም ሳይሆን በሁሉም ሶላቶች ላይ አንጻራዊ ማለት ነው የአሱርና የዙህር ሶላት እኩል አይረዘምም ብለናል ግን ዙህር ላይ የመጀመሪያው ረካ በዛው አንጻራዊ ማርዘም አሱር ላይም ከአስሩ ረካዎች የመጀመሪያውን ማርዘም ተወዳጅ ነው ብለዋል እንደው በጥቅሉ ሁለቱም ረካ ላይ ማርዘሙም ደግሞ ተወዳጅ ነው የመጀመሪያው በጣም ረዘም ትበል ብንልም በሁለቱም ረካ ላይ ማርዘም ጥሩ ነው ተብሏል ለምን ለምን አስፈለገ ይሄም ያስፈለገው ውዶ የሚያደርገው ሰው ውዱ አድርጎ እየመጣ ያለው ሰው እንዲደርስበት ኢማሙን የመጀመሪያው ረካ እንዳያመልጣቸው ነው ማለት ነው طيب እሺ ሌላው አሁን ዙሁርና አሱር ላይ በመጀመሪያዎቹ ረካዎችና መጨረሻዎቹ ረካው ላይ አቀራሩን በአሊፍ ላም ሙስተጅዳ እየከፈሉ እየከፋፈሉ ሲነግሩን ሁለተኛው ረካ ላይ በመጨረሻዎቹ ሁለት ረካ ላይም ከፋቲሃ ውጭ ሌላ ቁርአን እንደሚቀራም ያሳያል ፋቲሃ ያን ያክል አያቆይም የአልፍ ሰጅዳን ግማሽ ያክል ፋቲሃ ቆያል አያቆይም ስለዚህ ሌላ ቁርአን ይቀራሉ ማለትን ያሳያል ይሄ ደግሞ ጃይዝ ነው ከፋቲሃ ሌላ ቁርአን መጨመር ለመጨረሻዎቹ ሁለት ረካ ላይ መሆን አንድ ረካ ላይ እንደ መግሪብ አለው ላይ ይቻላል መቻሉ ሶላት ነው ያበላሸው አንዳንዶቹ ደንግጠው እንደም ሰጅድ ሰው ይኖራሉ አያበላሸው ክልክልም አይደለም አንዳንድ ዝምግራትም ይቻላል ሁልጊዜ ግን አዘውትሮ አይቀርም እሺ ቀጥሎ ለሁለተኛ ሐዲስ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن سليمان بن يسار رضي الله عنه قال كان كان فلان يطيل الأوليين من الزهر من الزهر ويخفف العصر ويخفف العصر ويقرأ في المغرب بقصار مفصل وفي العشاء بوسطه وفي الصبح بطواله فقال أبو هريرة ما صليت وراء أحد أشبه صلاة برسول الله صلى الله عليه وسلم من هذا أخرجه النسائي بإسناد صحيح طيب شكرا وعن سليمان ابن يسار سليمان ابن يسار كتب على صحابي تزجب رضي الله عنه أنه قال ارسو على ما تزجب كان فلان على እከሌ የሚባል ሰው ነበር አለ ስሙ መጥቀስ አያስፈልግም የተፈለገው ተግባሩ ነው የሰውየውን ስም ማጥላላት የሰውየውን ስም ማሞገስ አይደለም የተፈለገው ዕውቀቱ ነው ተግባሩ ነው የተፈለገው አያችሁት ጥሩ ነገር ላይ ቆይ ሰውን ስም ላለማንሳት የሚሞክሩ ሰዎች አሉ አንዳንዶች ግን ለመጥፎ ድርጊት ለመግለጽ የማያስፈልገውን አቶ ከሌ ብለው ስሙን ጠቅሰው ስም የሚያሸልሹ ሰዎች ያጋጥማቸዋል ካነ ፉላኑን አቶ ከሌ ነበረ ዩጢሉል ኡላይኒ ሚን الظهر ከዙህር ሶላት የመጀመሪያዎችን ረካዎች ያረዝም ነበረ ويخفف العصر ሶላት العصر ደግሞ ከዙህሩ ቀለል ያደርግ ነበረ ይሄ አንድ ተግባር ويقرأ في المغرب መግሪብ ሶላት ላይ ደግሞ ይቀራ ነበር ቢቂሳር المفصل ዘርዘራ ዘርዛራ ወይም ደግሞ ቢስሚላህ የሚበዛባቸው ምዕራፎች የሚባሉ አሉ እነዚህ ያም ራሱ ለሶስት ይከፈላል ቢስሚላህ ቢስሚላህ የሚበዛባቸው ፋሲላ ማከል ማከላቸው ምዕራፍና ምዕራፍን የሚለይ ነገር የሚበዛባቸው ለሶስት ይከፈላሉ ረጅም መካከለኛ በጣም አጭር ተብሎ ማለት ነው ሊገባቸው ነው ስለዚህ ከዚህ ከሙፈሰል በመባል ከሚታወቀው ምዕራፎች መካከል አጫጭሮችን መግሪብ ላይ ይጠቀም ነበር አሉ አጫጭሮችን መግሪብ ላይ በመቅራት ይጠቀም ነበር ሁለተኛ ተግባር ነው ወፊል ኢሻኢ ኢሻ ሶላት ላይ ሲሆን ደግሞ ቢወሳጥሂ ከሙፈሰሉ ቢስሚላህ ከሚበዛባቸው ካጫጭሩ ሱራዎች መሐከለኛ ከሚባሉት ማለት ነው ወፊ ሱብሂ ሱብሂ ሶላት ላይ ደግሞ ቢጢዋለህ በረጃጅሙ ይቀራ ነበረ ከዛው ከሙፈሰሉ ረጃጅም ከሚባለው ማለት ነው እና በአጋጣሚ ከዕለታት አንድ ቀን አቡ ሁረራ መጥቶ በዛ ሰው እየተከተለ። እንደዛ አድርጎ በሚቀራው ሰውዬ ማለት ነው ከሰገደ በኋላ فقال ابو هريره ابو هريره አሉ رضي الله عنه ما صليت وراء احد አሉ ከአንድም ሰው ኋላ ሰግጄ አላቅም ፈጽሟል አሽበሃ ሶላተን ከስግደት በኩል በጣም መሳይ የሆነ ቢረሱልላህ ሰለላሁ ዐለይሂ ወሰለም በነብያችን አሰጋገድ አስመስሎ በሚሰግድ ሰው ተከትያላቅም ምን هذا ከዚህ ሰውዬ የበለጠ ይሄ ሰውዬ በጣም የሳቸውን አሰጋገድ መቶ በመቶ ኮፒ ያነሳ ነው ማለታቸው እያሞካሹት ነው እያደነቁት ነው اخرجه النسائي امام النسائي ዘግበውታል ሐዲሱን باسناد صحيح ትክክለኛ በሆነ ሰነድ ወይም ዘገባ ዘግበውታል ይሄ ሰውየው ማን ነው ያረዝም ነበር የተባለው የትስ ቦታ ነበር የሚያሰግደው የሚለውን ነገር ስናይ ወይ ነብያችን አለይሂ ሰላቱ ሰላም መስጊድ ላይ ነው እሳቸው ባሉበት ጊዜ ግን አይደለም ኋላ ነው እሳቸው ባሉበት በህይወት ያው እንዲያሰግድ ያዘዋቸው ጦርነት በሚሄዱበት ሰዓት የታወቁ የሚወክሏቸው አሉ እሳቸው ተከትለው የሰገዱት ብቸኛው ሱሐቢ አብዱራህማን አውፈ ነው በአጋጣሚ ያንም ለሽምግልና ሄደው ቀሩ ተብሎ ሶላት ተቆሙ እየሰገዱ ሳቸው መጡና አጋጣሚ ተከተሉ ማለት ነው እና አቡ ሁረይራ እንደሚታወቀው ማን አቡ በከር ሲዲቅ ነቢያችን በታመሙበት ጊዜ ይጀምሩ አላ ይሃል ነብያችን መስጊድ ነው ቦታው ማለት ነው ሰውየው ማን ነው ለሚለው ዑመር ኢብኑ ሰለማ የሚባል ሰው ነበረ የመጀመሪያዎች የዙሁርን ሶላት የመጀመሪያዎች ረካዎች ያረዝማቸዋል ከሁለተኛዎቹ ከመጨረሻዎቹ ያስርን ደግሞ እንደዚህ አንዛራዊ ቀለል ያደርገዋል መግሪብ ላይ አጫጭሮችን አጫጭር በጣም የሚባሉትን ይቀራል ኢሻ ላይ መካከለኛ የሚባሉትን ፈጅር ላይ ደግሞ ሙፈሰሉ ረጃጅም ከሚባሉት ይቀራ እንደነበረ እና እሳቸውም ይሄን አቀራሩን ይሄን አሰጋገዱን በጣም አድንቀው አድናቆታቸውን ሲገልጹ የነብያችን አሰጋገድ ኮፒ ያነሳ እንደዚህ ሰው ተከትዬ የተገጉ ሰው የለኝም በማለት ተናገሩ እነዚህ ተግባራቶች ተፈላጊና ጥሩ ናቸው ማለት ነው አሁን ወዴት እንሄድ مفصل የሚለውን ዘርዝርላችሁ እንደገባችሁ ሙፈሰል በመባል የሚታወቀው መሐከል መሐከል ፋስል አይበዛበት ማለት አሁን ወደ አወሉ ከዳቸው ቁርአኑን ሶስት በቀራ ወደ ሶስት ጁዝ ነው ከዛ አለ እምራ ስታውት ረጅም ነው ቢስሚላህ ተውቶ አይመጣም በጣም ቢስሚላህ የሚመጣው ከሱረቱል ሁጁራት ወደታች ነው ከሱረቱል ሁጁራት ወደታች ያሉ ሱራዎች ከመጨረሻ በጣም ቢስሚላህ ይበዛባቸዋል አጫጭሮች ናቸው ስለዚህ ሙፈሰል ማለት መነሻው ሱረቱል ሁጁራት ነው ማብቂያውሳ ቁል አዑዙ ቢረቢናስ ሱረቱል الناس ማለት ነው ጢዋል የሚባለው ከዚህ ከሙፈሰል መካከለ ረጃጅም የሚባለው ከየት እስከ የት ነው ከሱረቱ ሁጁራት እስከ ሱረቱ ነባ አመ የተሳሉ የሚለው درس ማለት ነው የጢዋል المفصل ይባላል የሙፈሰሉ ሙፈሰሉ በመባል የሚታወቁት ምዕራፎች ረጃጅሙ የሚባለው ከሱረቱ ሁጁራት እስከ ሱረቱ አመ ወይም ሱረቱ ነባ ማለት ነው መሐከለኛ የሚባለው ደግሞ ከሱረቱ አመ ወይም ከሱረቱ ነበ ኢላ ወዱሃ ሱረቱ ዱሃ የሚለው ድረሳ ወሰል የተባለው ኢሻ የሚቀሩበት ማለት ነው ቂሷር መግሪብ ላይ ደግሞ ይጠቀሙት የነበረው ሰ ከሱረቱ ዱሃ ኢላ አኺር القرآن እስከ ሱረቱ الناس ያለው ነው ሙፈሰል የተባለበት لكثرة فواصله በመሐከል በመሐከል ያለው ቢስሚላህ ስለበዛ ነው ሱሩ ሁጅራት እንግዲህ ወጥ ነቃፍ ምናምን አካባቢ አካባቢ ያሉ ሱራዎች እነ ተባረክ አካባቢ ረጃጅም የሚባሉ ናቸው ከሙፈሰሉ መካከል ፈጅር ላይ መቀራት አለባቸው ማለት ነው ከአመ ይዞ ደግሞ እስከ ወዱሃ ያሉት ነው ሸምሲ ነሰብህ اسم ربك الاعلى ላው እነ ወልፈጅሪ እዛ ያሉ ሱራዎች አጠቃላይ ነው ወልሙጦፊፊ አካባቢ ፈጅ ማነው ኢሻ ላይ መቀራት ያለባቸው ናቸው ለመግሪብ ደግሞ ከሶላቱ ዱሃ ወደታች እና አጠና እንድናገጥና ያለው እሺ ይሄ ዋናውና አብዛኝ ይጠቀሙት የነበረው ሱናው ነው የሱና አቀራር ነው ወኢላ አለያማ እንግዳ ነብዩ አለይሂ ሰላቱ ወሰለም መግሪብ ላይ ረጃጅም ስራዎች እንደቀሩ ወደፊት ይመጣላችኋል ሱረቱል አዕራፍን ቀርተዋል ይላል አልፎ አልፎ አንዳንድ ጊዜ ሱረቱል አዕራፍ ረጅም ነው ግን በአብዛኝ እኒህ ሱራቶች ላይ እንደዚህ ነው መቀራት ያለበት ለማለት ያክል ነው ነው ሀዱ ነብይ ሰለላሁ ዐለይሂ ወሰለም የነብያችን መመሪያ عدم الاقتصار على قصار المفصل في صلاه المغرب فالمداومه عليه خلاف السنه والحق ان القراءه في المغرب تكون بطوال المفصل وقصاره وسائر السور وسائر السور سنه በሁሉም ሶላት ላይ ለመግሪብ ላይም ቢሆን ሁሉም ሱራ መቅራት ሱና ነው አብዛኝ ይገኙ ያደርጉት የነበረውን የገለጸልን ማለት ነው ደግሞ አንዳንዶቹ ጭራሽ እንደው መግሪብ ላይ ካጫጭር ሱራ ውጭ መቀራት የለበትም የሚሉ ፉቃዎችም አሉ ደግሞ ነገራችን ለምን ሲሏቸው አንደኛ ነብያችን አለይሂ ሰላም ያዘወተሩት ባጫጭሩ ነው ይሏል ሁለተኛ የመግሪብ ወቅቱ አጭር ነው በጣም እያሉ አዛ ከተባለ በኋላ መግሪብ ላይ ሱናም እንዳይሰገድ ያደርጋሉ ከፈርዱ በፊት ማለት ነው ፈርዱ ላይም ቶሎ ቶሎ መሰገድ ያለበት ብለው የሚሉ እነሱም ትንሽ በዛ አድርገውታል ያስተካክሉ ይገባል ነው አልፎ አልፎ መግሪብ ላይ ረጅም ሱራ መግራት ይቻላል ከመግሪብ በፊትም ፀሐይ ከገባይ በኋላ ረካዓትን خفيفتين መስገድም አለ የመግሪብ ወቅትም ይሄን ያህል በጣም ተጣበበና በጣም አጭር አይደለም ፀሐይ ከገባይ በሳት ጀምሮ ማን ነው ወጋገም እስከሚገባ ድረስ ወቅቱ ነው ስለዚህ ሱናው መጠበቅ አለበት ነው ሌላው ፈጅር ሶላት ላይ በጣም ያረዝማሉ ብለናል ማው እንዳየ ነው እነ ሁጅራትና አካባቢ ይቀራሉ ብለናል ለምንድን ነው ሱብሂ ሶላት ላይ ማርዘም የተፈለገው አላህ Subhanahu Wa Ta'ala የሱብሂን ሶላት ምን ብሎ ነው የጠራት ቁርአን ብሎ ነው የጠራት وقران الفجر ان قران الفجر كان مشهودا ይላል እዚህ ጋር وقران الفجر ማለት ወሶላት الفجر ማለት ነው የፈጅርን ሶላት ስገድ የፈጅር ሶላት እኮ አለው ደገመው እነ ቁርአን الفجر ያለ እነ ሶላተል ፈጅር ማለቱ ነው ካነ መሽሁደን የሌትና የቀኑ መላእክታ የሚሳተፉባት የሚገኙባት ሶላት ነች ቀን የሰዎችን መልካም ስራ ሲመዘግቡ የዋሉት ሌትም ደግሞ ሲመዘግቡ ያደሩት የሚገኙበት መተካከያ ሰዓት ነው አንድ ፋብሪካ ላይ ሰራተኞች አሉ እንበል አዳርና ቀን የሚሰሩ አዳር ሲሰሩ ያደሩት ትናንት ቀን ሲሰሩ የዋሉት መቶ ሳይተኩላቸው አይሄዱም ልክ ነው ሲመጡ እዛ ቦታ ተካካሉ ማለት ነው መላእክቶችም አዳር ሲመዘግቡ ያደሩት ሶላተ ሌሉ ምኑን ዚክሩን ሲመዘግቡ ያደሩት ከመሄዳቸው በፊት እነዛኞቹ መቶ የቀሩት ከመረከባቸው በፊት ሁለቱም የሚገናኙበት ሰዓት ፈጅር ላይ ነው ማለት ነው እዛ ላይ እንግዲህ ማርዘሙ መዝገባችን ሰፋ እንዲልልን ያስፈልጋል ማለት ነው طيب ስለዚህ የመግሪብ የፈጅር ሶላት ቁርአን ማርዘሙ በጣም ተወዳጅ ነው ለማለት ነው እንግዲህ አሁን ይሄን ምን ያሉት ህጎች የምንነጋገረው በአብዛኝ ጀማዓ በምንሰግድበት ሰዓት ነው ብቻውን የሚሰግድ ሰው በሁሉም ሶላቶች ላይ ማርዘም ይችላል ሁሉም ሶላቶች ላይ ማርዘም እንደፈለገ ይችላል ባይሆን ማርዘሙ ደግሞ ድንበር ያላለፈ መሆን አለበት ፈጅርን አረዝማ ለብሎ ፀሐይ እስከሚወጣ ከጠበቀን ወደ حرام ይገባል ማለት ነው ተፈضل ቁሩ وعن جبير بن مطعم رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقرأ في المغرب بالطور متفق عليه እሺ ቅድም አቡ ሁረይራ እንደዚህ ያለ ሰው አላየሁም መግሪብ ላይ አጫጭ ስለቀራ ነበር ያሞገሱት አሁን ደግሞ ወአን ጁበይር ኢብኑ ሙጥዒሚን ከጁበይር ኢብኑ ሙጥዒም ተዘገበ ረዲየላሁ ዐንሁ انه قال እርሱ አለ سمعت رسول الله صلى الله عليه وسلم يا الله መልእክተኛ ሰምቻለሁ ምን ሲያደርጉ يقرأ في المغرب መግሪብ ሶላት ላይ ሲቀሩ ማንን ቀሩ ቢጡር ሱረቱ ጡር ሚን ጢዋል المفصل ማለት ነው ሲቀሩም ሰምቻለሁ ሙተፈቁን አለ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው ስለዚህ አጫጭር መቅራቱ ብዙ ጊዜ ይወደዳል ቢባልም ከረጃጅሞቹም መቅራቱ ሱና ነው አንዳንድ ጊዜ በረጅም ትቀራለች ሱረቱ ጡር ይኸው ቀሩ አረበል ወረደ انه قرأ في المغرب بسوره الاعراف وسوره الصافات وسوره الدخان وسوره المرسلات وسوره التين وسوره አልሙዓውዘተይን ብላት ሙዓውዘተይን የቀሩበት አጋጣሚ ላይ ያሹ ሙዓውዘተይን ቁል አውዙ ቢናስና ቁል አውዙ ቢፈለቅ ማለት ነው ወትኒ ወትኒ እንደምታውቁት አጫጭር ቂሳር ሙፈሰል ነው ይሄ እንደገና ወሳፋት ምናምን ከፍ ብለው ከዛ ደግሞ አልፎ በአወል ሱረቱል አዕራፍ ረጅም ሱራ እሱንም ቀርተዋል ይሁን ተረጋግጧል ነው قال العلماء يجب كتابة المصحف على هذا الترتيب الموجود الآن في ترتيب الصور لأنه جاء عن إجماع الصحابة አዎ እዚህ ጋር እንግዲህ በነገራችን ላይ የመጀመሪያው ረካዓ ላይ ከአጫጭ ከታችኛው ሱራ ሁለተኛው ረካዓ ላይ ከወደ አወል በኩል ከፍ ብሎ መቅራት ደግሞ እንደዛም ተገንቷል ይላል እዚሁ ሱረቱል አራም ሲቀሩ በመጀመሪያው ረካዓ ላይ ሌላ ቀርተው እንደገና ዘልቀው ነው ወደው ቀሩት አራፍት ማለት ነው ፊቅህ ላይ ስንቀራ አንዳንድ ኪታቦች ምን ይላሉ መንቀራ መንኩሰን ገልብጦ የቀራ ሰው ሰው መንኩስ ምትገላላችሁ አላህ ይገልብጦ እንደማለት ወይም ተገለበጠ ነው እንደማለት ነው ገልብጦ የቀራ ይላሉ እዚህ ጋር ገልብጦ የቀራ የሚለው ትርጉሙ በሶስት ተረጎማ ከሶስቱ ዋነኛው ግን ቃላትን መገልበጥ ማለት ነው ለምሳሌ ኢዳ ጃአ ብለን ነስሩላህ ነው ምንለው አይደለ ነስሩላሂ اذا جاء ብንለው ማዕናው ሁሉ ሽት ነው የሚለው ቁርአኑ ስለዚህ እንደዚህ ገልብጦ የቀራ ማለት ነው ወይም ደግሞ የመጨረሻውን አንቀጽ ከመጀመሪያ አድርጎ የቀራ ማለት ነው እዛው አንዱ ምዕራፍ ላይ اذا جاء نصر الله والفتح ورايت الناس يدخلون في دين الله افواجا አንድ አንቀጽ ነው ይሄን ትቶ ወደ መጨረሻው አንዱን አንቀጽ ቀርቶ እንደገና ወደ አወል መንጣት ማለት ነው ወደ መጀመሪያው ይሄ አይቻልም ይሄ መንኩስ ገልብጦ ቀራው የሚለው ይሄ ነው ትክክለኛ ሌላው ሱራዎችን አንዱን ከላይና ከታች የቁርአን የተጻፈ አጽፈፍ አለ ለምሳሌ ቁል አዑዙ ቢናስ መጨረሻ ነው ያለው በመጀመሪያው ረካ ላይ ቁል አዑዙ ቢናስን ቀራ ሁለተኛው ረካ ላይ ቁል ሁወላሁ አህድን ቢቀራ ይሄ መንኩስ አይባልም ቀደም ተከተሉ እዚህ ቦታ ላይ ምንም ችግር የለም ያመረ አፍራስ ይቻላል ምዕራፍ አፍራስ ይቻለ ነው እንደፈለገ መግራት ይቻላል ግን አንዳንዶቹ ይሄ መንኩስ ይወጣ ላ አንዳንዶቹ በቃላት ቃላቱ መገለባበት አንዳንዶቹ አንቀጹን መገለባበት ሌሎቹ ደግሞ ሱራው ምዕራፉን ራሱ ቅደም ተከተሉን አለመጠበቅ ብለው ተርጉመውታል ዋናው ግን حرامም የሆነው ቃላት መቀየር አንቀጽ መቀየሩ መግራት አይቻልም ግን ከአወል ጀምረን ለምሳሌ አመን አንድ ገጽ መጀመሪያው ረካ ላይ ቀረ ሁለተኛው ረካ ላይ ደግሞ ግማሽ መጨረሻውን ብንቀራ ችግር የለውም ይሄን ችግር የለውም hatta ከመጨረሻው የተወሰኑ አንገጦችን ቀርተን ኋላ ደግሞ ከወደ አወል ብንቀራም ችግር የሚያመጣው ነገር የለም ይሄም ቢሆን ብቻ ጥሩ አይደለም አንድ ምዕራፍ ላይ ከመጀመሪያ እስከ መጨረሻ ወደ መጨረሻ የሚቀረው እንጂ ከመጨረሻ ወደ መጀመሪያ መሄድ የለብንም ነው አላየ ይحال ሱረቱ ማን መግሪብ ላይ ረጃጅም ሱራ መቅራትም ይቻላል አጫጭር መቅራትም ይቻላል رضي وعن أبي هريرة رضي الله عنه قال كان رسول الله صلى الله عليه وسلم يقرأ في صلاة الفجر يوم الجمعة ألف لام تنزيل السجدة وهل أتى على الإنسان متفق عليه وللطبراني من حديث ابن مسعود يبين ذلك طيب وعن ابي هريره كابو هريره رضي الله عنه تزجب انه قال ارساچو አሉ ማለት كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ يقرأ في صلاه الفجر الفجر ሶላት ላይ ይቀሩ ነበር የፈጅር ሶላት ደግሞ መቼ ነው ቅዳሜ እሁድ يوم الجمعه የጁሙዓ ጧት ፈጅር ማለት ነው خميس የምንለው ሌሊት ላይ ማለት ነው አሊፍ ላም ሚም ተንዚሉ ሰጅዳ በመባል የሚታወቀው ምዕራፍ በመጀመሪያው ረካ ላይ وهل اتى على الانسان هل اتى على الانسان سوره الدهر የምንለው ማለት ነው እሱን ደግሞ ሁለተኛው ረካ ላይ ይቀሩ ነበረ متفقون عليه ቡኻሪና ሙስሊም የዘገቡት ነው ሷሂህ ነው ጥርጥር የለውም ወሊጦበራኒ የጦበራኒ የሚባሉት የሐዲስ ሊቅ ደግሞ በዘገቡት ዘገባ من حديث ابن مسعود كعبد الله ابن مسعود በመጥቀስ ይሄን አቀራራቸውን የጁሙዓ ቀን ጧት ፈጅር ላይ አሊፍ ላይ ሙሰጅዳና ሐላት አለ ኢንሳን ይቀሩ ነበር የሚለው ዘገባ ላይ ዩዲሙ ذلك ብለዋል ይሄን አቀራር ያዘወትሩት ነበረ የሚል ዘገባ ተዘግቧል ولكن الحديث ضعيف እቺ ጭማሪዋ ማለት ይዲሙ ዛሬ የምትለዋ ጭማሪዋ ደካማ ነች ብዙ ጊዜ ይቀሩ ነበር ለማለት እንጂ ያዘወትሩ ነበር የሚለው ሁልጊዜ አይተውት ነበር ማለት የሚያሳይ ግን ይሄ ሐዲሱ ضعيف ነው እንደውም አንዳንዶቹ በጣም ማዘውተሩ ጥሩ አይደለም ይላሉ ለምን لان الجاهل يعتقد او يظن ان قراءه القران غير هذه السورتين لا يجوز የሚሉት ሁልጊዜ ሲቀራ ካዩት ከነዚህ ምዕራፎች ውጭ ያለ ቁርአን መቅራት ሳለ የወዝፈጅ ሶላት ላይ አይቻልም የሚል እምነት ይዘው በጅህልና እንዳይጓዙ አንዳንድ ጊዜ ሌላ ስራዎች እየቀራም ኢማሙ ማሳየት አለበት ነው እንደው ስለዚህ ይዲ ሙዳሊከ ምትረውን ኢብኑ ሐጀር ዝጋ ማምጣታቸው ድክመቷን ገልጸው በዚህ ላይ ሰዎች እንዳይጓዙ ማዘውተር የለባቸውም ብዛት ቢቀሩም ለማለት ነው እንግዲህ እኒህን አይቻለሁ ብሏል አይፋን ፈንዝልና ሐላት አለ ኢንሳን ከዚህ ውጭ አልቀሩም ማለት አይደለም ሌሎቹ ደግሞ ሌላ እንደቀሩ የሚያመለክቱ ብዙ ተናግረዋል وسمعت شيخ الاسلام تيميه يقول انما كان يقرأ هاتين السورتين في فجر الجمعه لانهما تضمنتا ما كان ويكون في يومها እነዚህ ምዕራፎችን አዘውትረው ወይም ብዙ ጊዜ ይቀሩ ነበር መባሉ ለምንድን ነው አሉ ሸይኹል እስላም እነዚህ ሁለት ምዕራፎች የጁሙአ ቀን የሚሰሩን ስራዎች በውስጣቸው ስላካተቱ ነው የጁማ ጋር ጁማ ጋር የተሰራ ስራ የተሰራም ገና ወደፊት የሚሰራ ማለት ነው ምንም የምታውቁት ነገር አለ ጁማ ጋር እነዚህ ምዕራፎች ላይ የተጠቀሰ የጁማ ቀን የተሰራ ካሁን ቀደም ወደፊትም ሊሰራ የሚችል ነገር ምን አለ አደም የተፈጠሩት ምን ቀን ነው የሰው ልጅ መፈጠሪያ አደም ናቸው የአደም መፈጠርን ታነሳለች ስለ ቀን ታነሳለች ስለ ሰዎች መነዳትና መቀስቀስ ተጠቅሷል የሁሉ የሚሆነው መቼ ነው የአደም መፈጠር ጁማዓ ቀን ነው ቂያም ቀን የሚከሰተው መቼ ነው ጁማዓ ቀን ነው ሰዎች የሚነዱት መቼ ነው የጁማዓ ቀን ነው ስለዚህ ይሄንን ይህን ምዕራፍ የጁማዓ ቀን መቅራቱ ለማስታወስ ነው ፈአተቢሩ ያው ለአብሷር እንደማለት ነው የጁሙአ ቀን ለሚከሰተው የቂያም ቀን ሰዎች ዝግጁ እንዲሆኑ ለመጠቆም ተፈልጎ ነው የሚል ህክማ ነው ሌላም ሌላም ህክማ ሊኖር ይችላል ሌላው ويظن كثير ممن لا علم عنده አሉ እውቀት የሌላቸው አንዳንድ ሰዎች ያስባሉ ይገምታሉ ان مراد تخصيص هذه الصلاه بسجده زائده ويسمونها سجده الجمعه سبحان الله على سامي سجده ላይ سجده السهو አለው ማን ነው سجده ትላዋ አለው ቁርአን ቀርቶ ስጁድ የሚወረድበት አለ አይደለ የጁሙአ ጁሙአ ቀን እቺ ተጨማሪ እንድትገኝ ተፈልጋ ነው የሚሉ ጃሂሎች ደግሞ አሉ እንደው ምን ይሏታል ሰጅደቱል ጁሙአ ይሏታል ሰጅደት ትላዋ የሚለውን ሰጅደቱል ጁሙአ ብለው ስያሜ እስከ መስጠት ደረሰ የኳስ ስህተት ነው ያለሷ ተብሎ አይደለም ለምን ያ ቢሆን አዘውትሮ መቅራት ነበረባቸው የማይቀርብ ጊዜም ስላለ ማለት ነው ሁልጊዜያቸው ስጁድ መደረግ አለበት ያሉ ሰዎች ምንድነው እኒ እኒ ስራዎች እዛን ሁሉ ሁልጊዜ አለባቸው ሊሉ ነው ማለት ያ ደግሞ ላ ጥያቄ ነው እሺ <clears throat> ቀጥሉ وعن حذيفة رضي الله عنه قال صليت مع النبي صلى الله عليه وسلم فما مرت به آية رحمة إلا وقف عندها يسأل ولا والآية إن والآية عذاب إلا تعوذ منها أخرجه الخمسة وحسنه الترمذي وعن حذيفة كحذيفة تزجب حذيفة بن اليمان صاحب سر رسول الله صلى الله عليه وسلم بمبال توقال صليت مع النبي ከነብያችን ጋር ሰግጃለሁኛ እና ቁርአን ሲቀሩ መቅራት ብቻ አይደለም እ ፈማ መረት ቢሂ በሳቸው ላይ አልፋ አትሄድም አየቱ ረህመቲን እዝነት ነክ የሆነች አንቀጽ ለአላህ እዝነት የምጠቅስ አንቀጽ አታልፈም ወይ ማለት አይቀሩም ኢላ ወቀፈ عندها እዛ ቦታ ላይ ቆም ብለው يسአሉ አላህ Subhanahu Wa Ta'ala ከእዝነቱ እንዲሰጣቸው የለመኑ ቢሆን እንጂ ለምነው እንጂ የአላህ እዝነት ተነስቶ እንዳላየ እንዲያሰማ ዝም ብለው አያልፉም ቆም ብለው ዱዓ አድርገው የሚሄዱት ወላ አየቱ عذابን ስለ ቅጣት ጉዳይ ስለ አኺራ ጉዳይ የሚያነሳ አንቀጽ ደግሞ አይመጣም ወይም አያልፍም ሲቀሩ ኢላ ተዓወዘ ሚንሃ ከሷ በአላህ የተጠበቁ ቢሆን እንጂ اللهم اني اعوذ بك ብለው من هذا الشيء ከዚህ ነገር ባንተ ተጠበቃለሁ ብለው ያሉ ቢሆን እንጂ ለናል اخرجه الخمسه አምስቶች ዘግበውታል ትርሚዚ ደግሞ ጥሩ ብለውታል ትርሚዚ ጥሩ ብለውታል ወላ አየቱ عذاب ነው ወላ አየቱ መሽ እንዳቀረው ወላ አየቱ عذاب الا تعوذ منها ስለዚህ ቁርአን ዋናው መልእክቱ እንድንቀራው ነው የቁርአን ዋና መልእክቱ እንድንተገብርበት ነው የቁርአን ዋናው መልእክት እንድናስተውለው ነው ምንድነው የሚለው ምን እያለን ነው ምን አድርጉ እያለን ነው ከምን ተቆጠቡ ተከከሉ እያለን ነው የሚለው ነገር ማሰብ አለብን እንደ መቅራት ብቻ ማነው ብቻ አይደለም ስንቀራው ደግሞ መልእክቱን ስናቀው ስለ ቅጣት የኑ የሁዶች የምኖች ቅጣትን ሲናገር اللهم اني اعوذ بك እንላለን እንዲህ አይነቱ ቅጣት ጌታ ይጠብቀኝ እንላለን ስለ እዝነ ደግሞ እንዲህ ያሉ ሰዎች ነበሩ እንዲሁ ነው ጥሩ ሰርተው እንዲህ ያለ እዝነታችን ሰጠናቸው የሚል ነገር የጀነት ነገር ሲነሳ ደግሞ اللهم رحمتك ارجو የተያዝነትን ፈላጊ ነኝና ስጠይ ብለን መለመን እንዳለብን ነው ከዚህ ሀዲስ የምንማረው ማለት ነው አያቱ ረህማ ማለት ተፈለገው በጥቅሉ የሰገደ ሰው የጾመ ሰው ሙህሲን ያሳማሪ የሆነ ሰው እውነተኛ የሆነ ሰው እንዲህ ያለ ነገር አለው እያለ ጀነት ውስጥ ሪድዋኑላህን ያገኛል ረህመተላህን ያገኛል ነዒመ ጀና ያገኛል እያ የሚናገር አያተ ረህማ ይባላል አያተ አዛብ የምንለው ደግሞ ዛቻ ያለበት ነው ወዮላችሁ ወይሉ ለልሙጠፊፊን ወይሉ ለልሙከዚቢን የመሳሰለ ነገር ዓለም يعلم بان الله يرى እያለ እንግዲህ የሚያስፈራራ ነገር ሲመጣ ደግሞ غضب الله عليهم ولعنهم የሚለው ሲመጣ ጌታዬ ከዚህ አይነት ከቁጣ ጠብቀኝ ከቅጣት ጠብቀኝ ብለው ዱዓ ያረጉ ነበረ ነው ቁርአንን ማስተዋል ትርጉሙን መገንዘብ መቅራትም የሚቀራን ሰው ማዳመጥም ይሄ በጣም አስፈላጊና ጠቃሚ ነገር ነው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊተደከረ ኡሉል አልባብ የሚለው አላህ ይሄ ቁርአን ነው ወደ አንተ ያወረነው የተባረከ መጽሐፍ ነው ይሄም ደግሞ ሊየደበሩ አያቲሂ ነው ሰዎች አንቀጾቹን እንዲገነዘቡት እንዲያስተውሉትና የእውቀት ባለቤት የልብ ባለቤት ልቦና ያላቸው እንዲገሰጹበትና እንዲመከሩበት እንዲያሳውሱት ነው ወይላ ሌላው የቅጣት አንቀጽ ሲመጣ አውዱ ቢላህ ማለት የእዝነት አንቀጽ ሲመጣ ደግሞ ጌታ የሰጠኝ ማለቱ ተወዳጅ ነው ጥሩ ነው ይቻላል سمعت رسول الله صلى الله عليه وسلم يقول في صلاه ليس بفريضه فمر بذكر الجنه والنار فقال اعوذ بالله من النار وويل لاهل النار ነብያችን ሰምቻለሁ ይላል ደግሞ አንድ ሷሃቢ ሆነ ሶላት ውስጥ ሆነው ግን ሶላቱ ፈርድ ሶላት አልነበረም ሱና ሶላት ነው የጀነት ጉዳይ አይነሳም አላህን የለመኑ ቢሆን እንጂ የሳት ነገር አይነሳም በአላህ የተጠበቁ ቢሆን እንጂ ምን ብለው አዑዙ ቢላሂ ሚነን ናር ወወይሉ ለአህሊ النار ከቅጣት ከሳት ባንተ ተጠበቃለህ ጌታዬ ሆይ ጥፋትና ጀሃነም ደግሞ ለ ወዮላቸው ለእሳት ሰዎች ይሉ እንደነበረ ተገልጿል በጣም የሚገርማችሁ ሌላው ደግሞ አይሻ የዘገቡት ሐዲስ ነው ከነብያችን ጋር አንድ ጊዜ ሌት አብረ ቆምኩ ይሰግድ ይላሉ እና ነብዩ አለይሂ ሰላም ይቀሩ ነበረ ሱረቱ በቀራ ሱረቱ ኒሳ አሊ ኢምራን የሁሉ ቀርስ ማለት አንድ ቀን ታያችሁት ተራዊህ እንኳን ሱረቱ በቀራ አንድ ቀን አይቀራም ሁለት ቀንም አያልቅም ሳቸው ግን ባንቀ ለሌት አለም ማነው በቀራን ሱረቱ ኒሳ እና ለኢምራን ማለት ነው እነዚህ ሁሉ ሲቀሩ ደግሞ ولا يمر بآية فيها استبشار إلا دعا الله عز وجل ورغب إليه የሚያስደስት ነገር ሲሰሙ አላህ Subhanahu Wa Ta'ala ዱዓ አድርገው የለመኑት ቢሆን እንጂ ይሄ ሁሉ ትርፍ ሶላት ላይ የተጠቀሙት ቂያመት ላይ የተጠቀሙት ነገር ግን ፈርድ ሶላት ላይ ቢባል ትርፍ ሶላትን ያላበላሸ ፈርድ ሶላትንም አያበላሽም ትርፍ ሶላት ላይ የተወደደ ነገር ፈርድ ሶላት ላይም ይወደዳል ማለት ነው ችግር የለውም በቁርአን መጠቀም ከፈለክ ስትቀራው ምላስህ በደንብ ይቅራው ጆሮህ በደንብ ያዳምጠው ጆሮህ ምላስህ የሚናገረውን ጆሮህ የሚሰማውን ደግሞ ቀልብህ አብሮ ይቀመጣል ابن القيم رحمه الله ጆሮህንም ቀልብህንም ምላስህንም ቁርአን ላይ ጣለው ይላል ይሄ ከሆነ ትጠቀማለህ በአንተ ምላስ ነገር በአንተ ጆሮ ይሰማ በአንተ ቀልብ ይደመጥ እንጂ ይሄ ንግግር የማን ንግግር ነው ቁርአን ነው ከላሙላህ ነው ስለዚህ የአላህ መግለጫ በአንተ ምላስ ነገረ ማለት ትልቅ ልቅናና ክብር ነው ይላል ان في ذلك لذكرى لمن كان له قلب የመቀበል ችሎታ ያለው ቀልብ ነው አልቀልብ ለሐይ ቀልብ ሲባል ደግሞ ጤናማና ህያው የሆነ ቀልብ ማለት ነው መጥፎን ከጥሩ ለይቶ አበጥሮ የሚያቅ ማለት ነው አው አልቀሰማ ወሆ ሸሂድ እንደሚለው መስማትን የጣለ ማለት ጆሮ የሰጠ ወሆ ሸሂድ እሱ እያለ ያለ ትኬት ሳይሳፈር ማለት ነው ቁርአን እየቀራ የሌለ ሰው ሞልቷል ማለት ነው እየቀራ የተገኘ ሰው ነው የሚለው አላህ ሊማን ካን አልቀሰማ ጆሮ የሰጠ ወሆ ሸሂድ እሱ ይዛው ቅርብ ሆኖ እያለ ማለት ነው እንይረቅም አለ ማለት ነው ከሀገር ከሀገር ማለት ነው ቁርአን ይቀራ ቁርአን ይዘገደ አላህ ይጠብቀን ተፈደል ይቆርጥ وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ألا وإني نهيت أن أقرأ القرآن راكعا أو ساجدا فأما الركوع فأما الركوع فعظموا فيه رب وأما السجود فاجتهدوا في الدعاء فقمن أن يستجاب لكم رواه المسلم طيب كعبد الله بن عباس ዘገበ وعن ابن عباس رضي الله عنهما የሁለቱም من አባት ነው قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا አሉ ይላሉ على اواج اواج ስሙ ልንገራችሁ اند معناتنو مكفچا قالناچ ስሙ ስሙ እንላለን ያው ሰውን ጆሮ እንዲሰጥ ማለት ነው وإني እኔ ኮሩ ሙሂቱ ተከልክያለሁ አን አቅራ አልቁርአነ ቁርአንን መቅራት ተከልክያለሁኝ راكعا ያጎነበስኩ ሲሆን أو ساجدا ወይም ስጁድ ያደረኩ በግንባሬ መሬት ላይ ተደፋሁኝ መቅራትን ተከልክያለሁ መቼ ሶላት ውስጥ ማለት ነው እንጂ ከሶላቶች ችግር የለውም فاما الركوع ركوعما ዘንድ ከመቅራት የተከለከልኩበት ለምንድነው فعظموا فيه الرب እዛ ቦታ ላይ ጌታችሁን አዝሙ ታልቁት አክብሩት ነው የተባለው ሩኩ ላይ ምንድን ነው የምንለው ሱብሃነ ረቢል አላ ነው አይደል አዎ ምን አለ መቼም ማሻአላህ ሩኩ ላይ ሱብሃን ረቢየል ዐዚም ነው የምንለው ሩኩ ላይ ሱብሃን ረቢየል ዐዚም ነው ለም ፈዐዚሙ ያለው ፈዐዚሙ ፊህ ረበ ጌታችን አለቁት አክብሩት ነው ስለዚህ ፈዐዚሙ ከሚለው ጋር የሚሄደው ሱብሃን ረቢየል ዐዚም ነው ወአመ ስጁዱ ስጁድማ ፈጅተሂዱ ፊ ዱዓይ ዱዓ ላይ ጸሎት ላይ ተጠናከሩ ተበረታቱ ለምን ፈቀሚኑን አንዩስተጃበ ለኩም ዱዓችሁ እዛ ቦታ ላይ አውንታዊ መልስ ያገኝ የሚገባው ቦታ ነው ግንባራችን ፊታችን ማለት በጣም የተላቀ አካላችን ነው አንድ ሰው መምታት የሚፈቀድለት ነው ቤተሰብ ፊቱን እንዲያትመት ነው የተባለው ፊት የተከበረ ነው እንደገና ይሄን የተከበረውን ፊታችንን ለአላህ መሬት አፈር ላይ ስንደፋ ትልቅ ክብር እየሰጠን ለአላህ የመተናነስ የመጨረሻው ይሄ ነው እንግዲህ እዛ ቦታ ላይ ሆኖ ደግሞ አላህ አላህ ማለት ለዱዓው ሲጃባ ተቀባይነት በጣም የተገባ ቦታ ነው ብለዋል ሩኩዕና ስጁድ ላይ ቁርአን መቅራት በቁርአን መልኩ ክልክል ነው በነገራችን ቁርአን ሆኖ በዱዓ መልኩ አይደል እሱ ይቻላል ربنا ረበና አተና ፍዲና ሐሰንተ ወፊል አኺረቲ ሐሰንተ ወቂና አዳብነ ቁርአን ነው ነገር ግን በቁርአን መልኩ ሳይሆን በዱዓ መልኩ ከቀራ ነው ዱዓ ነው ቁርአን ነው አንለው ዱዓ ነው የሚባለው ና ሩኩና ሱጁድ ላይ ከመቅራት ተከልክያለሁ ማለት በቁርአን መልኩ መቅራት ማለት ነው በዱዓ መልኩ ይቻላል ያቋችሁ ነው ፈርድ ሶላት ላይም ሆነ በትርፍ ሶላት ላይ ነብያችን ግን አላህ ተከፍያለሁ ካሉ ከልካዩ አላህ ነው ታወቀ ሌላ የሚከለክላቸው አካል የለም ስለዚህ እሳቸው የተከለከሉት ነገር እኛ መከከል አለብን አይደል አዎ አስልህ ነው እሳቸው ከተከለከሉ እኛ መከከል ያለብን ባይሆን እሳቸው ተከልክለው ለኛ ግን የተፈቀደ ሊኖር ይችላል ለሳቸው መካከሉ خاص ሆኖ ለኛ ግን ያልተከለከለ ነገር ሊኖር ይችላል በግልጽ ተነገረ ያ ከሆነ ችግር የለም ግን አስሉ እሳቸው ከተከለከሉ እኛ መከልከል ያለብን እናንተ ስሩት የሚል ነገር ሌላ እስካልመጣ ድረስ ማለት ነው ስለዚህ ሩኩና ሰጅዳ መቅራት ክልክል ነው ማለት ነው ክልክልነቱ ግን ቀላል ክልክል ነው ወይስ ከባድ ክልክል ነው የሚለው ላይ አብዛኛው ዑለማዎች ይጠላል ማለት ነው ብሎ ፈስረውታል ለምን ቁርአን የሚያክል ነገር ቦታ ላይ መቅራት حرام ነው ማለት ይከብዳል ስለዚህ ምን ማለት ነው ይጠላል وتكره القراءه في الركوع والسجود لنهي صلى الله عليه وسلم ያለው ፍቃዎች የሚያስቀምጡ እንደገና ሩኩና ሱጁድ የምን ቦታ ነው ብያችኋለሁ የመተናነሻ ቦታ ነው ቁርአን ደግሞ የመተናነሻ ሳይሆን የመከበሪያ ከፍ የመባያ ነው ቁርአን ማለት ስለዚህ ከፍ መባያው ከፍታ ቦታ ላይ እንጂ እዚህ ቦታ ላይ አያስፈልግምና ነው የሚል ነገር ያመጣሉ ተዓዚሙ ረብ سبحان ربي العظيم سبحان ربي العظيم ነው ለምን فسبح باسم ربك العظيم ስላቸው ተስቢሃውን ሩኩዕ ላይ ያደረጉት ይላል اجعلوها في ركوعكم ብለዋል እንደው ቃላቱን ትገጥማለች فعظموا የሚለው ጋር فسبح باسم ربك العظيم የሚለው ተስማሚ ነው ሩኩዕ ላይ አድርጉታሉ ይባላል ሰብህ اسم ربك الاعلى የሚለው ሲመጣ ደግሞ اجعلوها في سجودكم ሱጁድ ላይ እቺ ደግሞ አድርጓት ብለዋል የሚል ነገር አለ አንድ ጊዜ ተስቢህ ማድረግ ሩኩና ሱጁድ ላይ ዋጅብ ነው ያሉ ዑለማዎች ከአንድ በላይ መደጋገሙ ሶስት ማድረጉ አርነል ከማል ነው ይላሉ የተሟላ ዝቅተኛው የሚባል ማለት እስከ 5 እስከ 7 ስለሚከል ማለት ነው طيب ለማንኛውም ሩኩዕና ስጁድ ላይ ተስቢህ እናደርጋለን ስጁድ ላይ ሩኩዕ ላይ ሱብሃን ረቢል አዚም ስጁድ ላይ ሱብሃን ረቢል አዕላ እንላለን ይሉናል አንድ ሐዲስ ቅሩና ይበቃናል ኢንሻአላህ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يقول في ركوعه وسجوده سبحانك اللهم ربنا وبحمدك اللهم اغفر لي متفق عليه طيب كعائشة تذكر رضي الله عنها أنها قالت ارصى عليك كان رسول الله صلى الله عليه وسلم يقول يا الله ملكتنيا يلو نبره من لا في ركوعه ركوع لاي وسجود سجود لايم سبحانك اللهم ربنا وبحمدك اللهم اغفر لي ركوع لايم سجود لايم ማለት ነው አንዱን ዱዓ لايم ላይ መጠቀም ተችሏል ማለት ነው እንደገና ሱብሃን ረቢል አዚም ሩኩዕ ላይ ሱብሃን ረቢል አላ ስጁድ ላይ ብለን ነበረ ሊጨምር ይችላሉ ወይም ዛሬ አንዱን ይቀራሉ ነገር ደግሞ አንዱን ይቀራሉ ማለት ነው ሁለቱም ጃይዝ ነው እንደውም ተዓዱዱ ይበልጣል ይሻላል ሱናቱም እሱ ይላሉ ዛሬ ሱብሃንከ اللهم በሚለው ዙሁር ከሰገዱ አስር ላይ ደግሞ ሱብሃን ረቢል አዚም የሚለው ይጠቀማሉ ማለት ነው እንደዚህ ያዩ ምን ማለት ነው ሱብሃንከ اللهم ማለት አንተ ጌታችን ከማይገባህ ነገር ሁሉ ጥራት ይገባ ወይም ከጉለት ነገር ሁሉ ጥራት ይገባ ረበና ያ ረበና ጌታችን ሆይ እንደማለት ነው ወቢሐምዲከ ከምስጋና ጋር የተቀላቀለ ጥራት ይገባህ اللهم اغفر لي ጌታዬ ሆይ ማረኝ ማረኝ ማለት ነው <clears throat> لما نزلت على رسول الله صلى الله عليه وسلم اذا جاء نصر الله والفتح اذا جاء نصر الله والفتح يوصل ሲወርድ ነቢያችን ላይ كان يكثر ان يقول ማለት ያበዙ ነበር اذا ركع ሲያጎነብሱ سبحانك اللهم وبحمدك ما سبحانك اللهم ربنا وبحمدك اللهم اغفر لي ሶስት ጊዜ ይቀሩ ነበር ሩኩ ላይ መስጁድ ላይም ይሄን ዱዓ መግራት ተወዳጅነት አለው ምንም ሱብሃን ረቢል አዚም ሩኩ ላይ ሱብሃን ረቢል አላ ስጁድ ላይ ቢባልም ይሄኛውንም ደግሞ ሱብሃንከ اللهم ربنا وبحمدك اللهم اغفر لي የሚለውን መቅራትም ተወዳጅነት አለው انه يتاول القران بالشايشه ነብዩ አለይሂ ሰላቱ ወሰለም ፈሰቢ ቢሐምድ ረቢከ ወስተግፊሩ انه كان توابا የሚለው ቁርአን ሲወርድላቸው ሩኩዕና ስጁድ ላይ ተስቢህ አበዙ በጣም ይሄም ተግባራቸው ምንድነው የተአወሉ ቁርአን አለች ቁርአኑን ወደ ተግባር እየለወጡት ነው ማለት ነው ታው ቁርአን በተግባር ተስቢህ አብዛ ሰዎች በቡድ በቡድ እየሆኑ ስምና ሲቀበሉ በብዙ እየሆኑ እየመጡ ሲሰሙ ካየህ ያንተ እድሜህ እየተመናመነ የዱንያ ጊዜህ እያለቀ ስለሆነ በዛን ሰዓት ደግሞ ካንተም ይፈልጋል ተስቢህ አላህን ከማይገባው ከጉለት ነገር ማጽዳትና ማጥራት አላህን ማላቅና ማክበር ይጠበቅባል አላቸው በተባሉት መሰረት አበዙ ሳቸውም ነው የሚለው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته